ግማሹ ሙስሊሞች ድምፅ ነው። በታሪክ ምሁሩና የመብት ታጋዩ ኡስታዝ አህመድ ዲን ጀበል የተጻፈውና የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘው ድንቅ መጽሐፍ ትረካ አሁንም እንደቀጠለ ነው። ክፍል አስር ትረካን ሙሀባ ጀማል ይሄድበታል። የሰዎች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 10 ትረካ ኢትዮጵያዊ ምንጮች በሚዛን ላይ የታሪክ ሞራን ኢትዮጵያዊ ምንጮች የሚሏቸውን የቤተ መንግስት ዜና መዋሎችና የቤተ ክህነት ጽሁፎች ከሰባተኛው እስከ 13ኛው መቶ ክፍለ ዘመን በኢትዮጵያ ለተከሰቱ ታሪካዊ ክስተቶች ጥናት በመረጃ ምንጭነት አይቀበሏቸውም። ምክንያቱም ዜና ማዋሎቹም ሆኑ ጽሁፎቹ ከዘመኑ እጅግ ዘግይተው የተጻፉ በመሆናቸው ነው። ፕሮፌሰር በጅ ክርስትና ወደ ኢትዮጵያ ከገባ በኋላ ስላለው የአቢሲኒያ ታሪክ በቤተ መንግስትና በቤተ ክህነት ጸሐፊዎች መጻፍ የተጀመረው ከ14ኛው መቶ ክፍለ ዘመን ጀምሮ መሆኑን በመጥቀስ ከዚህ ቀደም ስላለው ዘመን የሚያወሱትን እነዚሁኑ የቤተ መንግስትና የቤተ ክህነት ድርሳናቶች ጎዶሎ እና አለፍ ሲልም ጨርሶ ሊታመኑ የማይችሉ መሆናቸውን አስረግጠው ጽፈዋል። ኢትዮጵያ የታሪክ ምሁር ፕሮፌሰር ሰርገው ሀብተ ስላሴ የቤተ መንግስት ጸሐፊ የቀጠረ የመጀመሪያ የኢትዮጵያ ንጉስ አጼ አምደ ጽዮን እንደሆነ ጽፈዋል። ፕሮፌሰሩ በአጼው ቤተ መንግስት ዜና መዋል የሚጻፍበትን የሚታረምበትን እንደገናም የሚታረምበትና በመጨረሻም ለንጉሱ የሚቀርብበት ሂደት በዝርዝር ከተረኩ በኋላ በዚህ ሂደት ያለፉ ዜና መዋሎች ለታሪክ ጥናት ተአማኒ ምንጭ ሊሆኑ እንደማይችሉ አስረድተዋል። ዶክተር ላጲሶም የፕሮፌሰር ሰርገውን አቋም በማጠናከር በቤተ ክህነትና በቤተ መንግስት ጸሐፊዎች የተጻፉ ጽሁፎች የታሪክ ጥናት ምንጭ ለመሆን እንደማይበቁ ሲያስረዱም የተጠቀሱትን ሁኔታዎችና እንቅስቃሴዎች መነሻ ተዋናያን ክስተትና እድገት አስመልክቶ በወቅቱ የተዘገቡት ተጨባጭ ታሪክ መረጃዎች እስከዛሬ ድረስ ስላልተገኙ የዘመኑ ታሪክ በሙሉ የተረት ቅኝት ሆኖ ቀርቷል ሲሉ ጽፈዋል። የቤተ መንግስት ጻፊው ክቡር አቶ ጻድቅ መኩሪያ ሳይቀሩ እነዚህ የቤተ መንግስትና የቤተ ክህነት ጻፊዎች በታሪኩ ዙሪያ ተአማኝነት ያለው ስራ ሰሩ ለማለት እንደማያስደፍር የኢትዮጵያ ታሪክ አክሱም ዛጉዌ በተሰኘ መጽሐፋቸው ገጽ 344 ላይ የጻፉትን የሚከተለውን መመልከት ይበቃል። ክርስትና ከገባ ወዲህ በአክሱም በላስታ በሸዋም በጎንደርም የነበሩ የኛ ሊቃውንት ጸሐፊዎች ከቤተ ክህነት መንፈሳዊና ከቤተ መንግስት ዘመናዊ አገልግሎት ወይንም የንጉሰ ነገስቱ ዜና መዋል ከመጽሐፍ በቀር ይልቁንም ከጽረ ከዕብራይስጥ ከአረብኛ ከኮፕት እንደ ስንክሳር እንደ ሃይማኖት አበው እንደ ግንዘት የመሳሰሉትን መንፈሳዊ መጽሐፍ ከመተርጎምና ከመገልበጥ በቀር በታሪክ ረገድ መመርመርና መጽሐፍ መሰብሰብ እየሰበሰቡን በቀረው ላይ መጨመር ምን ያህል አስፈላጊነቱ በዚያን ጊዜ የተሰማቸው አይመስልም። ያለውን በቂ አድርጎ በመመልከት በአክሱምና በዙሪያው በአዶሊስ በከሰስሌ በየሃ በቶሃኒ ታሪካዊ ጽሑፍ ተሸክሞና ቆሞ ይኖር የነበረው ልዩ ልዩ ሐውልትና ዙፋን በዘመን ብዛት የቆመው ሲወድቅ ከነጽሐፍቱ ለመበስበስ ሲደርስ የነገሩን ቁም ነገረኝ ተመልክቶ ሐውልቱን ስዕል ለማንሳት ጽሑፉን ለማስገልበጥና ለመገልበጥ ለመተርጎም ከፊተኛው ዘመን የሞከረ ከኛ ወገን የለም። በተጨማሪም እነዚህ የቤተ ክህነትና የቤተ መንግስት ምንጮች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች በስደት ወደ ኢትዮጵያ መምጣት ወይንም ስለ ሂጅራ ምንም የሚናገሩት ነገር የለም። ሌላው ይቅርና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ያስተናገደው ንጉስ ሰልሟል የሚለውን ዘገባ የሚያስተባብሉ ለእነዚህ ምንጮች ቅርበት ያላቸው ወገኖች እንኳን ለማስተባበያ በመረጃነት የሚያጣቅሱት እነዚህን ምንጮች ሳይሆን የኢትዮጵያ ምንጮች ታማኝነት በሙሉ ውድቅ ያደረጉት ከላይ የጠቀስናቸው ዘመናዊ ታሪክ ጸሐፊዎች የጻፏቸውን የታሪክ መጽሐፍት ነው። ሙስሊም አረባዊ ታሪክ ምንጮች በሂጅራ ዙሪያ ያሉ ዝርዝር ሁኔታዎችን በተመለከተ ያሉን የታሪክ ማስረጃዎች በሙሉ የሙስሊም አረብ የታሪክ ምንጮች ስለመሆናቸው ምሁራን የሚስማሙበት ጉዳይ ነው። ከሙስሊም አረብ ታሪክ ጸሐፊዎችም ኢብን ኢሻም እና ጦባሪ የተባሉት የታሪክ ጸሐፊያን በዋነኝነት ይጠቀሳሉ። እነዚህ የታሪክ ጸሐፊያን ለዚህ ወቅት የታሪክ ጥናት ያደረጉትን አስተዋጽኦ መነሻ በማድረግ ዶክተር ላፒሶ አረብ ሙስሊም ጸሐፊዎች በሂጃዝ ሰሜን ምዕራብ አረቢያ በታላቁ የእስልምና ሃይማኖት ክስተት እድገትና መስፋፋት ዘመን የሃይማኖቱ መስራች በነበረው መሐመድና በኢትዮጵያውያን ደጋፊዎቹ በእምነት፣ በባህል፣ በቋንቋ፣ በሃይማኖትና በተግባር የተፈጠረውን የትብብር ታሪክ ለዓለምና ለትውልድ መዝግበው በማቆየት ባለውለታ መሆናቸውን ጽፈዋል። ኢንሳይክሎፒዲያ ኢትዮፒካ በበኩሉ ኢትዮጵያን ሆኑ የውጭ ታሪክ ጻፊዎች በአጠቃላይ ስለ ሂጅራ ሲጽፉ የሚመረከዙት በአረብኛ ምንጮች ላይ መሆኑን ከጠቀሰ በኋላ እነዚህ የታሪክ ጥናት ምንጮችም ሁሌም ቢሆን የተሻለ ተአማኝነት ወይንም አስተማማኝነት ያላቸው ተደርገው እንደሚቆጠሩ መስክሯል። ከሰባተኛው እስከ 13ኛው መቶ ክፍለ ዘመን ባለው የታሪክ ወቅት ብቸኛ የታሪክ የጽሑፍ ጥናት ምንጮቻችን አረባዊ ምንጮች እንደሆኑ ሁሌም የዚያን ዘመን ታሪክ ያጠና ሙር የሚስማማበት ሀቅ ነው እነዚህ የሙስሊም የታሪክ ምንጮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ወደ ሀበሻ ንጉስ እንዲሰደዱ ስለማድረጋቸው ንጉሱም ስደተኞቹን ተቀብሎ በክብር እንዳስተናገዳቸው የቁረሺ ተወካዮች ወደ ንጉሱ መጥተው ስደተኞችን አሳልፈው እንዲሰጣቸው ስለመጠየቃቸው እንዲሁም ንጉሱ ጥያቄውን እንዳልተቀበለ በኋላም ንጉሱ የመሐመድን ሰለላሁ ዐለይሂ ወሰለም ነብይነት ተቀብሎ ሙስሊም ስለመሆኑ የተዘገበባቸው ብቸኞቹ የታሪክ ምንጮች ናቸው ኢትዮጵያ የታሪክ ምሁር ፕሮፌሰር ሰርገው ሀብተስላሴ ስላሴ ሆኑ የታሪክ ድርሳናት መተኪያ የማይገኝላቸው የኢትዮጵያ ታሪክ ጥናት ምንጮች ሲሉ አሞግሰዋቸዋል። ከዚህ በግልጽ የምንረዳው የሙስሊም አረብ የታሪክ ጥናት ምንጮችን ዋቢ ማድረግ ታሪክን በሙስሊሞች አይን ለማየት የማይሹ የታሪክ ምሁራንም እንኳን ሊያስቀሩት የማይችሉት የውዴታ ግዴታ መሆኑን ነው። ያም ሆኖ የሙስሊም አረብ የታሪክ ጥናት ምንጮች ይህንን ያህል ዋጋ የተሰጣቸው በውስጣቸው ምን አይነት የታሪክ ዘገባ ቢይዙ ነው ብሎ መጠየቅ ብልህነት ነው። ማንም እንደሚገምተው በሙስሊም አረብ የታሪክ ድርሳናት ውስጥ በበርካታ ገጾች የተካተቱ መረጃዎችን ማቅረብ የዚህ ጽሁፍ አድማስ የሚፈቅደው አይደለም። እንዲያም ሆኖ ኢትዮጵያን ሆኑ የውጭ የኢትዮጵያ ታሪክ ምሁራን የሙስሊም አረብ ምንጮችን ዋቢ በማድረግ በርካታ የታሪክ ዘገባዎች በመጽሐፎቻቸው እንዳካተቱ በጥቅሉ መጥቀስ ይቻላል። የነጃሺ ጉዳይ የታሪክ መረጃና የግል ስሜት ስለዚህ የታሪክ ወቅትና በተለይ ደግሞ ከዚህ በላይ ስለተወሰው የሂጅራ ጉዳይ ለመጻፍ የሚነሳ የታሪክ ሙር እነዚህን ምንጮች ብቻ መሰረት አድርጎ መጻፍ የግድ ይለዋል። ዘመናዊያኑ የኢትዮጵያ ታሪክ ምሁራን ያደረጉትም ይህንኑ ነው። የሰባተኛው መቶ ክፍለ ዘመን ታሪክ የጻፉ ዘመናዊ የታሪክ ምሁራን በሙሉ በምንጭነት የተጠቀሙት አረባዊ ምንጮችን ነው። ነገር ግን እነዚህ ዘመናዊ የታሪክ ምሁራን አረባዊ ምንጮችን ተጠቅመው ትክክለኛውን ታሪክ ከመጻፍ ይልቅ እነሱ ማመን የሚፈልጉትንና እኛም እንድናምንላቸው የሚፈልጉትን የታሪክ አይነት ብቻ በመምዘዝ እነዚህን ምንጮች ለዚህ ለመዘዙት ታሪክ ማረጋገጫ በማድረግ ተጠቅመውባቸዋል። ይህንን ያደረጉት ከነዚሁ አረባዊ ምንጮች የሚፈልጉትን በመምረጥ የማይፈልጉትን በመዝለልና መዝለል ያልቻሉትን ደግሞ ተረት፣ አፈ ታሪክ፣ ወገንተኝነት የሚታይበት ወዘተ በሚል ቅጽል ስም በማጣጣል ነው። አንድን የታሪክ መረጃ እንደፈለጉ ሲያነሱና ሲጥሉ ይታያሉ። ይህንን መሰል የታሪክ መረጃ አጠቃቀም ስለመኖሩ ተጨባጭ መረጃ ማቅረብ የግድ አስፈላጊ በመሆኑ ጭብጡን ከዚህ በታች በምሳሌ አስረዳለሁ። ነጃሽን በተመለከተ እነዚህ ምሁራን ከማይቀበሏቸው ነገሮች ዋነኛው የነጃሽን መስለም ሲሆን ለዚህ ዋናው መከራከሪያቸው ደግሞ ይህንን የጻፉት የአረብ ጸሐፊዎች ለእስልምና ሃይማኖት የሚያደሉ ናቸው በሚል ነው። ፕሮፌሰር ሰርጎ ሀብተ ስላሴ ሙስሊም አረባዊ ምንጮች ስለ ነጃሺ እስልምና መቀበል ሲተርኩ በማስረጃነት የቀረቡትን የንጉሱን መስለም የሚያሳይ ደብዳቤ በተመለከተ ኤንሸንት ኤንድ ሚዲያቬል ኢትዮጵያን ሂስትሪ በተሰኘው መጽሐፋቸው ገጽ 190 ላይ ይህንን ደብዳቤ ትክክለኛ ነው ብለው የማይቀበሉበትን ምክንያት ሲያስረዱ አንድ ክርስቲያን ንጉስ በፍጹም እስልምናን ተቀበለ ብሎ ለማመን እንደሚከብዳቸው ነግረውናል። መቼስ እሳቸው ከከበዳቸው ምን ይደረጋል ማለት ይጠበቅብን ይሆን? በሰባተኛው መቶ ክፍለ ዘመን ብቻ ሳይሆን ከዚያም በኋላ ባለው ሰፊ የታሪክ ወቅት ዙሪያ Islam in Ethiopia የተሰኘውን የታሪክ መጽሐፍ ያዘጋጁት ሌላው የታሪክ ምሁር ስፔንሰር ተርኒንጋም ስለ ነጃሽ መስለም በጦባር የተጻፈውን እንደማይቀበሉት ከመግለጻቸው በላይ ከጦበሪ የተነገረውን የነጃሽ መስለም የሙስሊሞች አፈታሪክ Muslim legend ብለውታል።